الحمد لله رب العالمين والصلاة والسلام على سيدنا الأنبياء والمرسلين سيدنا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته Thank you. አህካም እንድታውቁ ነው። አንድ ነገር ስሙ ማለት ማንኛውም ነገር መሄድ ባለበት ሰዓት ይሄዳል አይደል? ሁሉም ጊዜውን ጠብቆ ነው የሚሆነው። ወላኪን ማወቅ ያለባችሁና ውስጣችሁ መግባት ያለበት አህካሞችን ማወቅ አለባችሁ። ከይፈ አዒሹ ማዓ ዘውጀቲ እንዴት ልኖር እችላለሁ? በምን አይነት መልኩ ማንን ላገባ እችላለሁ? ይህን አይነት አመራረጥ ምን ሸርዕይ በሆነ መስመር እንዲስተካከልና ራሳችሁ እንድታስተካክሉ እንጂ የሆነ ስርዓቱ የጠፋ ነገር እንድንሰራ አይደለም። እሺ እና አደራችሁ ለኛ ስራችን የትምህርት ክልላችን ጠንቀቅ ማለት የግድ አንተ አሱና የሆነ ሱና ላይ ተበረታታ ማለት እሱን ካላደረግክ ምድር ላይ ማለት አይደለም። ይሄ መኖሪያ እንትን ፓስፖርት አይደለም። ጊዜው ሲደርስ ታገባለህ። ዋናው ነገር ግን እንስማማና በዚህ ቅራት ላይ እንደዛ ነው የምንቀጥለው። እሺ የሆነ ግርግር ሌሎች ይጠቀሙባቸዋል። ማለት አሉስናዎች በቃ የሆነ ኒሳ ግርግር ምናምን የግርግር ስራ እንዲሁም ማንኛውም ነገር በቃ ይሄ ነው የምነግራችሁ። እሱም ግቡበት እናንተ ደግሞ አሳቢ ይገባችኋል። ብስሚላህ ራህማን ራሒም ዒልም ነው የማቀራችሁ ኪታቡ አኒካህ ስለ ኒካህን በተመለከተ ያለ። ኒካህ ማለት ሉገተን የዲክሽነሪ ቃሉን ጥሬ ቃሉን ስንመለከት አበሙ ወተዳኹል አበም አንድ መያያዝና ወተዳኹል መግባባት ማለት ነው። በቃ ማለት አንድ ነገር አያያዘ አጣመረ ማለት ነው። አበሙ መላ ባንክ መያያዝ ወተዳኹል መግባባት ማለት ነው። ኒካህ ማለት ነው። شريعة قانون كبير وفي شرعي بشري أكبر من كحمل عقد بين الزوجين فبعد النبى مستمكاكل مجرد سسرنا يحل يحل به الوضع جنين سندبك أي من هذا الاستراد وحقيقة العقد مجاز في الوضع نكاح يستبالو يسوي استقالنجي يتفلقو انتنو نكاح مالك وحقيقة في العقد مجاز في الوطء نكاح مالك ما مت... اس... معسر متخاصر مالك نكاح مالك ወላኪን አንዳንድ ጊዜ በመጃዘን ይጠቀሙታል። ውስጥ ቃል አድርገው ሰውን አንበሳ እንደምንለው ሁሉ ወጥን ግንኙነትን ኒካህ ይልታል። ሀታ ተንኪሐ ዘውጀን ገይረሁ ያለው ይመስል ሀታ ተንኪሐ ዘውጀን ገይረሁ ማለት አንድ ሴት ሶስት ጊዜ የፈታትን ባሏን ማግባት አትችልም። ሀታ ተንኪሐ ዘውጀን ገይረሁ ማለት ሌላ ባል እስከምታገባ ጋብቻው አይደለም ግንኙነት ማለት ነው። እዛ ቦታ ላይ አይ ሀታ የተጃማዓ ማለት ነው። ግንኙነት ከመደራረጋቸው በፊት ሌላ ሰው ልታገባ አትችልም አግብታ ማለት ነው። ኒካህ ማለት ትስስር፣ መተሳሰር፣ መግባባት ማለት ነው። አቅድ ነው። ይሄ ነው ትክክለኛ ቃሉ። መጃዘን ግን አንዳንድ ጊዜ በስቡት ይጠቀሙታል። ምን ምን ለማድረግ ግንኙነት ብለው ይተረጉመታል። እና عن عبد الله بن مسعود رضي الله تعالى عنه قال هذا سنة الرسول صلى الله عليه وسلم قال لنا رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል ያ معشر الشباب እናንተ ወጣቶች ሆይ አሉ ነብዩ አለይሂ ሰላቱ ወሰላም መን استطاع منكم الباءة ከእናንተ ጣጣውንና ወጪውን የቻለ መሸፈን የቻለ ሰው ፈለተዘወጅ ያግባ ብለዋል ነብዩ አለይሂ ሰላቱ ወሰላም መን استطاع منكم الباءة ነኡና ነኡና ወጪ ቀለብ መህር ማለት ነው ባአ ማለት ሌላ ቦታ ደግሞ ሌሎች ዑለማዎች ምን ብለዋል? አልባአተ ማለት አልጅማዕ ግንኙነት የቻለ ማለት ነው ብለዋል። ግንኙነት የቻለ ያግባ። ከዛኛው ጫፍ ያለው ወጪ የማይጠይቀው ከሆነ ና ይሆናል። ወላችን ወጪ የሚያስፈልግና ወጪ መሸፈን ካለበት አንድ አካል ሰለ ተዘወጅ መን ስተጣዐ ሚንኩም ልባአተ ከእናንተ ውስጥ ወጪውን መሸፈን የቻለ ሰው ሸኹል እስላምን ወጪ ብለው ነው ያለ ፈሌተዘወጅ መህርና ሌሎች ቀለብ ምናምን ነገር ማለት ነው። ፈሌተዘወጅ ያግባ አሉ። ፈኢነሁ ጋብቻ አቀዱ ሊልበሰሪ አይንን ይሰብራል። አይኑ ሰውየው የተለያየ አቅጣጫ ይሯሯጥማ ነው። ወአህሰኑ ሊልፈርድ እነዚህ ሁሉ ጥቅሞች ናቸው ነብዩ አለይሂ ሰላቱ ወሰላም የዘረዘሯቸው። ፈኢነሁ ጋብቻ አቀዱ ሊልበሰር አይንን ይሰብራል። አይንን ይሰብራል። አይንን ይጠብቃል። ወአህሰኑ ሊልፈርድ ብልትንም ይጠብቃል ከሐራም ሚነዚና ማለት ነው ወመን ለም ያልቻለ ግን አሉ ደሊላቸውም ይሄ ነው በአ ግንኙነት ቢሆን ኖሮ ወመን ለም የስተጢዕ ቢሶም አይባላል ምክንያቱም ጾም ለምን አስፈለገ ጾም የሚያስፈልገው ሻህዋን ለመስበር ነው አይደል ሻህዋን ለመስበር ከሆነ ከኋላ አልባአ የተባለው ወጪውን መህርን እንደሆነ ከዚህ እንገነዘባለን ማለት ነው ወአህሰኑል ፈርጅ ብልትንም ይጠብቃል። ወመን ለም ያልቻለ ሰው ወጪ መሸፈን ያልቻለ ሰው ፈአለይሂ ቢሶም አደራ የጾምን ነገር አሉ ይዞ ፈኢነሁ ጾም ለሁ ለዚህ ሰው ዊጃኡን ምን ይሆንለታል? ጋሻ ይሆንለታል አሉ ወይንም ደግሞ ሸህዋውን ይሰብርለታል ብለዋል። وجاء ማለት ዊጃ ማለት እንትን ፎርማዎች ምንድን ነበር የሚደረጉ መኮላሸት ማለት ምንም ፍላጎት እንዳይኖር فالمعنى ምንድን ነው ምን ምን ምን ነው فإنه له وجاء ለሱ ምን ይሆንለታል ስሜቱን ይሰብርለታል ብለዋል መከላከያ ይሆነዋል ከሐራም ዝሙት ላይ እንዳይወድቅ ማለት ነው ይጃለው መቀጥቀጥ ምናምን እንደማለት ነው ኮርማዎች የሆነ እንትን ካበዙ ከፍልሰፎች ጋር ግንኙነት በሚያበዙበት ሰዓት ሰውነታቸው እንትን አይደለም። ስለዚህ ምን ያደርጓቸዋል? ግንኙነት እንዳያደርጉ ያኮላሿቸዋል። ማኮላሻ ይሆናል። ሰውየው በጾም ረሃብ ሲመጣበት ምክንያቱም ስሜት የሚባል ነገር የሚፈጠረው ከምግብና ከመጠጥ ነው። ውስጣችን ያ ነገር ነው እንደዚህ የሚሳለው ስለዚህ ያንን ነገር ለመግታት ከተፈለገ ጾም ማብዛት አለበት። አንድ ሰው ጾም ከጾመ ውስጡ ያለው ሲሰራ የነበረው ቫይታሚኖች ምን ይሆናል? ይደክማል። ያደከመ ማለት ደግሞ ስሜቱ ይሞታል። ስሜቱ ድክም ምን የሚለው። በዛን ሰዓት አጅነብይን የመመልከት እድልም ሆነ ፍላጎት ራሱ ሲያነሱበት የሚሸሻል የሚወራበት ነው። ومن لم يستطع يالسالة وجه المشهد فان يالسالة فعليه بصوم عدرا شوم النقر فإنه يصوم له لذيثه وجاء من هون اللي تعالى القرسي سنية مسبرية مكلاكة يهون اللي تعالى فلو عن نبيه عليه الصلاة والسلام يهون المكر ستوان يا ما عشر الشباب فلو وسأتوا كل ثاني ذي أدرقوا تنبيه عليه الصلاة والسلام مظلة الشهوة وين سنية مدينة النسمات وبدال على بلزة من له ከሁልም ይሁን ሸባብ ወጣትም ይሁን ከሁል ጎልማሳም ይሁን ሼክም ይሁን ካስፈለገው እንትን ግንኙነት ካስፈለገውና ዝሙት ላይ ወድቃለሁ ካለ የጂቡ አለይህ አዝዋጅ ጋብቻ ይወጅብበታል፣ ኒካህ ይወጅብበታል። የግድ ነው ለዛ ነው ومن لم يستطع جن فعليه بالصوم صوم أمارات فتوى النبي عليه الصلاة والسلام وعن أنس بن مالك رضي الله تعالى عنه أن النبي صلى الله عليه وسلم يا الله ملاك سنيات حمد الله الله أنا مسجن وأثنى عليه بالسم لا يوداش أقرب وقال جهال النبي عليه الصلاة والسلام لكني أني ما قوال لكني أنا أصلي أني أسجد له وأنا أتنيا له وأصوم أصوم له وأفطر أفطر له وأتزوج النساء في كل ما قبله فمن رغب عن سنتي من يعني سنة يتألى فليس مني كان يعدد مثل النبي عليه الصلاة والسلام ين سنة جروبة صوت سويش مثل النبي عليه الصلاة والسلام بيت صوت سويش مثلنا ينبي النس طيقه أن سل نبي عبادة طيقه ست نجراته من قالوا يعني ما لاني والله أصلي الليل كله ولن أنا عالتين يام لليكن هلو سسجد عدد لهم يعلان ሌላው ደግሞ ምን አለ ወአና አሱሙ الدهر كله እኔ ወራትን ሁሉ እጾማለሁ ፈለን ኡፍሲራ አላፈጥርም አለ አንድ ደግሞ እኔ አዕተዚሉ النساء ሴቶችን እርቃለሁ ወለን አተዘወጀ አበዳ መቼም አላገባም አለ ሶስቱ ነብዩ አለይሂ ሰላቱ ሰላም መጡ ተነገራቸው ይህን ሲሰሙ ምን ለመሆን ፈልጋችሁ ነው አሉ ምክንያቱም እነዚህ ሰዎች የተመለከቱት ነብዩ አለይሂ ሰላቱ ሰላም ይህንን ዒባዳ ከሰሩ ፈቀድ ጉፊረ ለሁ ማ ተቀደመ ምን ዘንቢህ ወማ ተአኸር አይነ ነሕኑ ነው ነቢዩ አለይሂ ሰላቱ ወሰላም ያለፈውን የወደፊቱን ወንጀላቸው ተምሮ ይህን ካደረጉ እኛማ በጣም እድሜያችንን እንቀሳለፍን ይላል አይደለም لربك عليك حقه ولنفسك عليك حقه ولزوجتك عليك حقه وأعطي كل ذي حق حقه ብለዋል ነቢዩ አለይሂ ሰላቱ ወሰላም እና ለእያንዳንዱ ነገር መብት አለው። ለራስህም መብት አለ። ነፍስያ ራሱ እረፍት ያስፈልጋታል። ስትሰግድ ማደር ኦሞሁል ስትይዝ መንትን ማለት ይሄ ራሱ ነፍስ ላይ አደጋ መፍጠር ነው። እና ነብዩ አለይሂ ሰላቱ ወሰለም ምን ብለው ተናገሩ? ውዳሴ አቀረቡና አላህ አላህን አመሰገኑ ሐሰነ አለይ ወቃል እንዳሉ በመቀጠል እኔኮ አና አክሻኩም ሊረቢ ጌታዬን እጅግ ከእናንተ የበለጠ እፈረዋለሁኝ እኔ እንኳን ራሱ ይሄው ይሄን አድርጋለሁ አሉና መልስ ሰጥቷቸው እነዚህን ሶስት ሰዎች ማረማቸው ገባቸው አለ ከሆነ ላኪን እኔ አና ኡሰል እሰግዳለሁ ወአናም እተኛለሁ የተወሰነ ሰዓት እሰግዳለሁ የተወሰነ ሰዓት ራሴ ምራሐ ስለሚያስፈልገኝ እረፍት እተኛለሁ ወአሱሙ ጾማለሁ አንዳንድ ጊዜ ሰኞ፣ ሐሙስ ወይ ደግሞ የተወሰነ ያስፈልጋቸውን ይጾማለሁ። ወፍጥር አፈጥራለሁ ሁልጊዜ ዘመናትን ሁሉ ጾማለሁ አላልኩ። ወአተዘወጁ ኒሳ ሴትም አገባለሁ። ይኸው ሚስቶች አግብቻለሁ። ተመረቀ በአን ሱነት የኔን ሱና የራቀ የጠላ ፈለይሰ ሚኒ ከኔ አይደለም አሉ ነብዩ አለይሂ ሰላቱ ስለዚህ የቅስቀሳ ምን ላይ ነው? ዚዋጅ ላይ ነው። ነብዩ አለይሂ ሰላቱ ወሰላም ተዘወጁ እንጂ እንትን እንዳትሉ ይህንን ሰሃዳ አንዳንድ ጊዜ ብህድና የሚባል ነገር አለ። አንድ ሰው እያስፈለገው መኡና እያለው እየቻለ ጣጣውን ዝም ብሎ ሌላ ተደራቢ ብዙ ነገር ለማግኘት ወደ ኋላ የሚቀር ካለ እና አጅነብይ ጋር ውጥረት ካለበት ይሄ አደጋ ውስጥ ነው ያለው። አደጋ ነው። በጣም ራሱ ሰሃቢዎችም ሆኑ እንትኖች ታቢዒዎች አበረታቸዋል ጋር ይቻላል አይሆን ለኛ ለተማሪዎች ያው ግዝ ያለው ቀልባቸው አይሰበር። አልሽ ባይዟቸው ነበራቸው አይደል እ አብሽሩ አይ ለእናንተ ነው። እኔ ነገ ሁላችሁ የምታገቡ ለሐውሎ ለቁት ለሁሉም ደስተኛ ነው። ኢንሻአላህ አላህ ያሳካላችሁ። እና ኢንሻአላህ እና ሰሃቢዎችን ታቢዒዎችን ብዙ ነገር አበረታቷል በዚህ ጉዳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኔ ነው ብለዋል አላህም ስብሓነሁ ወተዓላ ወጃአልና ለሁም ዙርየት አዝዋጀን ወዙርየተን ለነቢያቶች እኛ ባለ ትዳርና ሚስቶችና ስርያዎች አድርገንላቸዋል ይላል። ሀዛ ሱነቱል አንቢያ የነቢያቶች ሱና ነው። መሸሽ የለብንም። ተመርቀን ወጥተን ብዙ ነገር እስከምናከማች ድረስ እንትን ርቀት መሄድ የለብንም። አደራቸው እሱ ላይ ተጠንቀቁ። ዛሬ ላይ ሳይሆን ነገም ላይ ብዙ ነገር አለ። ጥንቃቄ ማድረግ ያስፈልጋል። ኢንሻአላህ وعنه قال كان رسول الله صلى الله عليه وسلم النبي عليه الصلاة والسلام نبر يأمر بالباءة سمعنا يازو نبر بالباءة يأمر بالباءة لباء يازو نبر مؤنا مالت وجه مشفة قابتها بالباءة هاي الجوء ጋብቻ ነብዩ አለይሂ ሰላቱ ወሰለም ያዙ ነበር ወየነሃ ይከለክላሉ አን ተበቱል ከባህታዊነት ባታውነት ተበክል ማለት ቆርጦ መቀመጥ አንድ ነገር ለዓለም ላለማግባት ወስኖ መቀመጥ ማለት ባታውነት ኢስላም አይፈቀድም ወላኪን ማን ምን ያደርጋሉ ነስራንያዎች ውስጥ አለ አይደል ምን ማለት ነው ተበክል ባታውነት አይደል ባታው ይሆናሉ አያገቡ እነሱም ራሱ በሽታ ሲኖርባቸው ነው ሀቂቀት ረባንየትን ኢብተደዑሃ ፈመረዑሃ ሐቀ ሪዓየትያ መጀመሪያም ቢድዓ ናት የለም የሰው ልጅ አላህ ምድር ላይ ከፈጠረ በኋላ ምድርን ሙሉ ነው ያለው ሐዲሱም እንደዛ ነው። ነብዩ አለይሂ ሰላቱ ወሰለም ይህንን ከውንም ተዕሚር እንድናደርግ አዞናል አላህ እንጂ አንድ ሰው ሰው ሁሉ ስቶት ጋብቻን አቁሞ ስቶት የሆነ እንትን ውስጥ ቢገባ ከውንን ራሱ እያበላሸን ነው ማለት ነው። ራሱ ከማበላሸት ይመደባል። አሁን ጣጣ ውስጥ ነው የገቡት የተለያዩ ምዕራብ ሀገሮች እነ እስራኤልን ይመስል እያበረታቱ ነው። ለሚወልድ ይከፈለዋል። እነ ቻይና ደግሞ የማይወልድ ይከፈለዋል። እንደዛ አይነት አካሄድ ማለት ነው። እና ወይን ወይንሃ ይከለክላል አን ተበቱሊ ተበቱልን ይከለክላሉ ነብዩ አለይሂ ሰላቱ ወሰላም ቆርጦ መቀመጥ በጣን ያላገባም ማለት ነህየን ሸዲደን ከፍተኛ የሆነ ክልከላ ነው የከለከሉት እና አቡ ሁረይራ ምን ይላሉ ወላሂ ነብዩ ቢፈቅድልን ኖሮ አሉ ለኸሰይና ብለዋል። ቢፈቀድ በእስላም ባህታዊነት ቢፈቀድ ኖሮ ምን እንሆን ነበር? እንኮላሽ ነበር ብለዋል። ለዲናቸውና ለዕልም ያላቸው ናፍቆት፣ ለሱና ያላቸውን አፍቆት ነው። ውስጥ ከገባን ከሌላ ነገር መሽጉል እንሆናለን ብለው ነው እና ክልክል ነው ወይን አይከለከላሉ አኔ ተበቱሊ አን ተበቱሊ ባህታዊ ከመሆን ቆርጦ ከመቀመጥ አን ኒሳ ከሴቶች ወተርክ ኒካህ ኒካህንም ከመተው ነብዩ አለይሂ ሰላቱ ወሰላም በጥብቅ ይከለክሉ ነበር ወየቁል እንዲህ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም ተዘወጁ አግቡ አልወዱደ የምትወደደዋን አግቡ አልወዱድ አልወዱድ አይል መውዱድ ወዱድ ያለው ሁለት ይኖራል ሁለት ይሆናል ወዱድ بمعنى الواد ይሆናል አይል መውዱድ ይሆናል ፋዒልም መፍዑልም ይሆናል አልወዱድ ያለው መፍዑል ወይም ፋዒል غفور እንዳለው ማለት ወዱድ ማለት የምትወደድ ልጅ የምትወዷትን አግቡ ለማለት ነው። ተወዳጅ የሆነችን አግቡ። አልወዱድ አይልዋች የምትወዳችሁንም አግቡ ማለት እንደዛ አይነት የምትፈልግ ለማለት ነው እንጂ ፍቅር የሚታወቀው መቼ ነው? ባዕደ መቼ ነው የሚታወቀው? ባዕደ ዚዋጅ ነው። ቀብለ ዚዋጅ መካከል ጥሩ አይደለም። ተዘወጁ ልወዱደ ተዘወጁ አግቡ አልወዱደ ተወዳጅ የሆነችን አግቡ አልወሉደ ወላድ የሆነችን አግቡ በምን ትታወቃለች ገና ናት ገና ቢከራ ናት አትታወቅም የምትታወቀው በምንድን ነው በእናቷ በእህቶቿ እናቷ ስንት ትወልዳለች እህቶች ወንድማቸው በዚህ በዘሯ ነው አሁን ሳስተው ፈኢኒ እኔ ያሉ ነብዩ አለይሂ ሰላቱ ወሰለም ሙካፊሩን ቢኩም አንቢያ ከነብያቶች ጋር እወዳደርባችኋለሁ የውመል ቂያማ የቂያማ ቀን በእናንተ እወዳደራለሁ ብለዋል እወዳደራለሁ ስለዚህ አርባ ሀምሳ ቢወለድ ችግር የለም በዛ ችግር የለም ማሻአላህ ብዙ ዑለማ ሊወጣ ይችላል ብዙ ሙጃሂድ ሊፈጠር ይችላል እዛ ውስጥ ያው ያስተዳደግ እንትን እንዳይፈጠርም ነህኑ ነርዙቁኩም ወኢያሁም እነሱንም እናንተንም እኛ ሲሳዩን እንሰጣለን ብሏል። ማለት እነ ምናምን ያወጡት ነገር አለ የሰው ልጅ እድገትና የምግብ ምርትን ሲያነጻጽሩት ወደፊት ዓለም ላይ ካሪካ ይፈጠራል ብሏል አይደል? ኢኮኖሚስቱ እንትን አሜሪካዊ እንግሊዛዊ ይህንን ነገር አውጥቷል። እስካሁን ድረስ እየሰሩ ያሉት በዚህ የህዝብ እድገት አጨማመርና የኢኮኖሚ ምጥቀት አይመጣጠንም። ስለዚህ ካሪታ ይፈጠራል አለማችን ላይ ቀውጢ ቀውስ ይፈጠራል ነበር ያለው። አላህ ግን ወማ ዳበት ወይ ያለ ተቀረሃ ወሙስተውዳዓሃ ብሏል። አላህ ሪዝቅን ይሰጣል። ወደ ምድር ለመጣ ሁሉ ችግር የለም። ነብዩም ይህን ነገር አበረታቸዋል። ተዘወጁ ልወሉደ ተወዳጃት አልወሉደ ወላድ ፈኢኒ ምክንያቱም እኔ አሉ ወላድን ያዘዙበት ፈኢኒ ሙካሲሩን ቢኩሙል አንቢያ ነቢያቶች ጋር እወዳደርባቸዋለሁ የውመል ቂያማ ብለዋል። እዚህ ነብዩ አዝዘዋል እንጂ ፕላን አውጡ አልተባለም። ክልክል ነው። ሆነ ጊዜ እስከመደስ ሊከፈል ይችላል። መድኃኒት መጠቀም ምን ምን ምን የሚባለው ማለት ነው። ጀማ አልሽቲ ወይም አያሽባል ዑለማዎች የሰጡት ፈትዋ አንድ ሴት ልጅ የምትታመም ከሆነ መውለዷ ጊዜው ካልሆነ ትችላለች መጠቀም የወልድ መከላከያ ማለት ነው። ከዛ ውጭ ግን ሪስክን ፈርቶ ወይንም ከወለድኩ ምን እቀልበዋለሁ ምን ወጪውን እሸፍናለሁ ያ ክልክል፣ በዛ ክልክል። በዛንኛው ክልክል፣ እዚህኛው ግን ፈትዋ ሰጥተዋል። فإني مكاشر بكم العم... آه، الأنبياء إني أمتك مجمرة أمة مسلم أمة لإنت اللي مالك يا مسلم أمة موال الله يمي أبرك حتى نقوها لألو حديث من من يبرك حتى موال الجن مالك ይህንን ነገር ለመስበር ነው ያመጡት። ولكن እኛ አንደኛ ፊ አዕዳኢ እስላም የእስላም ጥላቶች በወለድን ቁጥር በዛን ቁጥራችን በጨመረ ቁጥር እየተረበሹ ነው የሚሄደው። ይጨነቃሉ። ቁጥር ያበዝ በጣም ያሰጋቸዋል። የሙስሊሞች ምጥቀት አሁን ላይ ከስንት ዓመት በኋላ ነው የተባለው Europe ውስጥ ሙሉዋን Europe ከሀምሳ ዓመት በኋላ ነው የተባለው በጣም በሙስሊሞች ቁጥጥር ውስጥ ትሆናለች የሚባል ነገር ነው ያመጡት ከሀምሳ ዓመት በኋላ ለምን እዛ እየሄደ እየተዋለደ እነሱ አይዋለዱም አይዋለዱም ብዛት ምክንያቱም እሷም ሸኳን ጠብቃ መቆየት ትፈልጋለች። የተወሰነ ፈረንጆች እንደዚህ ናቸው። ሙስሊሞች ደግሞ ይገባሉ አምስት አስር ምናምን አስራ አምስት ልጅ አለ ሁሉ ይሄ እያንዳንዱ ደግሞ ሌላ ሲያገባ አስር አስራ አምስት ከወለደ ምን ያክል አለ ሀገር ውስጥ እነሱ ይድንና እንትን ዴንማርክ አለቀላቸው ማለት ነው። ይህን calculate እያደረጉ ነው አሁን ጥሉን ከይሮት የሚሄዱ እና አልহামዱሊላህ በጣም ያሰጋቸዋል አንድ ይሄ ነው ሁለተኛ እዚህ ምድር ላይ ብቻ አይደለም እዛኛው ዓለም እኔ ሙካሲሩን ቢኩሙል ቁመን እኔ ነብያቶች ጋር እወዳደርባቸዋለሁ ብለዋል ስለዚህ የነብዩ በጣም ወዳጅ የሆነው አክሰሩና አውላዳ ብዙ ልጅ ያለው ለነብዩ ይቀርባል ማለት ነው ሱና ጋር መጀመሪያ ካለ ፍልስፍና ላይ ካለ ሌሎችን አማልቶ በዚህኛው ውድድር ብዙ ልጅ ያለው አስር ልጅ ያለውና አስራ አምስት ልጅ ያለው እኩል አይሆንም ማለት ነው። ነብዩ ምሁር ነጥብ ያገኙበት በማንኛው ነው? የውድድር ካርድ ያገኙበት በማንኛው ነው? ብዙ ልጅ ባለው ነው ማለት ነው። ፈኢኒ ሙካቲሩን ፊኩሙል ኡመር ስለዚህ መዋለድ ኢንሻአላህ ኢንሻአላህ አርባ አርባ ያንሳል رواه أحمد وصاحب بن حبان آه، أحمد زجبوتا وصاحب بن حبان ابن حبان صحيح وضع وله شاهد عند أبي داود والنسائي وابن حبان أيضا من حديث مع بن يسار وعن أبي هريرة رضي الله تعالى عنه كأبو هريرة يتزجب حادث مكاتب مالا من من مالك ودادا مالك ነው ሌላ ሙፋኽሩን ቢሰበቢኩም በእናንተ ምክንያት እወዳደራለሁ አሸንፋለሁ ብዬ ተስፋ አደርጋለሁ وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰለም ብለዋል تنكح المرأة لأربع ሴት ልጅ ለአራት ነገር ትገባለች ማለት የሰው ልጅን ፍላጎት ነው እንጂ የተናገሩት ነብዩ ለዚህ ብላቸው አግቡ አይደለም ይህን እንደዚህ ነው ተገንዘቡ ሴት ልጅ ለአራት ነገር ያገቧታል ማለት ለአራት ነገር ብላችሁ አግቡ እያሉ እየቀሰቀሱ ሳይሆን የሰው ልጅ ፍላጎት ይሄ ነው ብለዋሉና መጨረሻ ላይ የፈለጓትን point አስቀምጠዋል። ነብዩ عليه الصلاة والسلام ተመልከቱ፣ የሰው ልጅ የሚፈልገው ነገር አለ። قال ነብዩ እንዳሉ ቱንከሑ ልመርአ ሴት ልጅ ትፈልጋለች፣ ለኒካህ ትታሰራለች፣ لأربع ለአራት ነገር ተብሎ የሰው ልጅ ባህሪ ነው። لمالها አንዳንዱ ለገንዘብ ብሎ የሚያገባ አለ። ولحسبها ዘሯል ለማሊሃ ለገንዘቧ ብሎ የሚያገባታል ኦ ሀብታም ከሆነች እሷ ላይ ተንጠላጥዬ ሀብታም እሆናለሁ የሚል ይኖራል ወሊሐሰቢሃ ለዘሯል ጥሩ ዘር ውስጥ ለመቀላቀልና ክብርን ለመጎናጸፍ የሚፈልግ አለ ወሊጀማሊሃ ለውበቷን ከውበት ጀርባ የሚሮጥ አለ ሶስት አገኘን አይደል ወሊዲኒሃ አንዳንዱ ደግሞ ዲን ብሎ የሚፈልግ አለ ከነዚህ ከአራቱ ውስጥ አሉ ነብዩ አለይሂ ሰላቱ ወሰለም ፈዝፈር ቢዛቲ ዲን ያላትን ምረጥ እሷ ላይ ህፃናት ሰልፈር ማለት ምን ማለት ነው? ሰልፈር ማለት ምን ማለት ነው? ምረት ፉል አይፉል ስኬትን ፈልግ እንደማለት ነው። ሰልፈር ቢዛት ዲን ዛተ ዲንን ያዝ እሷን ምረት ከሪበት ሄዳት እጅ ትባረክና ከሪበት ሄዳት እጅ አፈር ትንካ ወይንም ደግሞ ሁለት አይነት ትርጉም አለው ነው የሚሉት ከሪበት ይላል። አንደኛ ትዕዛዜን ካከበር እጅ ላይ ገንዘብ እንደ አፈር ይልከስከስ ማለት ይሆናል ይላሉ። ከሪበት ይሄዳል እጅ አፈር ይንካ ማለት ይህንን ካልመረጥ ከዲን ውጭ የሆነ ሌላ ነገር ተስገብግበ ከገባ ደግሞ አፈር ገሽ ይሁን ምንም አይነት ማለት ነው። ያ አላህ እነዚህ ነው ስለዚህ ለአርዛ ለማሊሃ ለገንዘብ አራቱ ከተገኘ ማሻአላህ ይሄን የሚገርም ዕጣ ነው ማለት ነው አራቱም ከተገኘ ማሻአላህ ግን ነብዩ አንድ ተናገሩበት አለ من تزوج امرأة لمالها عن لجمالها لعله ዩርዲህን የሚል ሐዲስ አለ ሴቶችን ለቁንጅናቸው ብላችሁ ካገባችሁ ቁንጅና ብዙ ያታልላቸዋል በጣም በጣም ያታልላቸዋል ዩርዲህን ፈኢን ተዘወጅተሃ ካገባሃት ደግሞ ሊማሊሃ ለዓለሁ ይጥቂህነ ለገንዘብ ብለህ አግብተህ ከሆነ ደግሞ ያጠማቸዋል ገንዘብ ወላ አመቱን ሰውዳኡ ኸርቃኡ ዛቱ ድን ኸይር አንዲት ባሪያ ጥቁር ጥቁር ባሪያ ኸርቃ ጂል ምንም የሆነ ነገር መስራት የማትችል ጂል ባሪያ ጥቁር ማለት ነው ጥቁር ናት በዛ ላይ ደግሞ በጥቁር በተለይ ጂል ናት ይቺ ዛቱ ዲን ግን ጂን አላት هذه خير من المرأة الجميلة التي ليس لها دين ከዛች ትሻላል ብለዋል ነብዩ አለይሂ ሰላቱ ወሰላም ሐሰን ነብዩ አለይሂ ሰላቱ ወሰላም አንድ ጊዜ እንትና ሐሰን አልበስሪ አንድ ሰው መጣና ጠየቃቸው ሊ ቢንቱን አንድ ሴት ልጅ አለችኝ ኡሪዱ አን ዘውጅሃ ወላኪን ቀድ ከቱረ አለይሃ አልሳኢሉ ጠያቂዎች በጣም በዝተዋል ለኒካህ ብዙ ሰው ይፈልጋታል ለማን ልዳራል ብለው ብሎ ጠየቃቸው ምን አሉ ተሐሰኑ ልበስሪ سويجها لمن يخاف الله الله الذي فراسو دارش ان احبها أكرمها كوجدا يا كبرات وان لم يك وان كرهها بطلت ولم يظلمها اي بتلا يعني من تاجي لذلك وند بتا سايون يمرطو من نمرطا من من تز... آه، آه، تنكح المرأة لأربع الناس إذا تزوجت المرأة لماله أو لحسنه أو لدينه أو أو أو أو, أو لجماله إيه أدقى وسلم فالفري ثلاثة فازفري بزجين دين يالون مرجين فريبت يداك ما لسه على كولة تنبقوا أنا لسه نكبه ما لسه لمالها ولحسبها ولجمالها لتوجه تفلقاله ولدنيا لدماء أكثر بذات اسمه تاريبا لله جلسنا سببا حديث متفق عليه مع عربية السبعة لروج سبعة كل من ذكروت عليها حديث ما ذكروت ذكروت ذكروت እና እዚሁ ላይ አንድ ምክር ምን ይመክራሉ ነብዩ አለይሂ ሰላቱ ወሰላም ሴትም ወንድም ምን ማድረግ ይችላሉ ያለውን ዛቱ ዲን ያለውን አካል መመረጥ እንዳለባቸው ነብዩ አለይሂ ሰላቱ ወሰላም ተናግረዋል እስኪታችን ኢንሻአላህ وعنه وعن ابي هريره ማለት ነው وعنه ان النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ اذا كان ሲሆኑ اذا اذا رفع انسانا አንድ ሰው እንኳን ደስ ያለ ሲሉ ኢዛ ተዘወጀ ያገባ ጊዜ እንኳን ደስ ያለ ሲሉ ኢዛ ረፋአ ረፋአ ማለት አይ ሐናአ ማለት እንኳን ደስ ያለ ሲገልጹለት ወደ አለሁ ዱዓ ሲያደርጉለት እንዲህ ነበር የሚሉ ረፋ ከስር ሲያደርጉ ኢንሳንን የሆነን ሰው ነብዩ አለይሂ ሰላቱ ወሰላም ይሉ ነበር ምን ይሉ ነበር ቃል ባረከ አላሁ ለከ ወባረከ አለይከ ወጀመዐ በይነኩማ ቢኸይርን ይሉት ነበር بارك الله لك الله يا بركه يا دلك الذي واجه تبارك يهوني لطالب ወባረከ አለይከ ላንተም የተባረከ የተቀደሰ ያድርግልህ ወጀማዓ በይነኩማ ቢኸይር ሁለታችሁንም በመልካም ነገር አላህ ይሰብስባችሁ አቂባችሁ መጨረሻችሁ ያማረ ይሆን ብለው ዱዓ ያደርጉለት ነበር ነብዩ አለይሂ ሰላቱ ወሰላም ይሄ ነው ዱዓ የሚደረገው ማለት መብሩክ አይባል መብሩክ የሚለውን ሳይሆን የነብዩን ዱዓ ነው ማስቀደም ያለበት ነብዩ ያሉት ምንድነው ባረከላሁ ለከ ወባረከ አለይከ ወጀማዓ በይነኩማ ቢኸይር ወይንም ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ቢኸይር ማለትም ይቻላል። ለሁለቱ በአንድ ላይ የምትላክ ከሆነ ማለት ነው። ይሄ ለአንዱ እሱን ስትለው ይሄንን ስትለው بارك الله لك singular ነው። ወባረከ አለይከ ወጀመዐ በይነኩማ ቢኸይር ሁለቱ አንድ ሰው ስትለው ማለት ነው። ፊት ለፊት ያገባውን ጓደኛህን ስታገኝ ለሁለቱም በአንድ ላይ ከላከላቸው message የሚሆን ምን ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ቢኸይር ይቻላል። مبروك كان يلو إهن الملاك سويش زنبلو إهن بثلا بيضو تعالى مبروك نعم የለም እሱ ሳቢት አይደለም ያለ ይሄን ነው ማለት ያለብን የነብዩ ዱዓ ሁሉንም ጃሚ የሆነ ዱዓ ነው ይሄ ዱዓ ሁሉን ያካተተ ኸይር ምርጥ የሆነ አቀፍ የሆነ ዱዓ ነው የነብዩን ዱዓ ብናደርግ ሰው ኸይር رواه احمد والاربعه صحيح الترمذي وابن خزيمه وابن حبان حديث ذكر وعن عبد الله بن مسعود رضي الله تعالى عنه قال علمنا رسول الله صلى الله عليه وسلم نبي عليه الصلاه والسلام استمرونا التشهد في الحاجه اي في النكاح በኒካህ ጊዜ በኒካህ ጊዜ ምን ኹጥባ እንደምናደርግ ነብዩ አለይሂ ሰላቱ ወሰላም አስተምረውናል።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 ከቻለ ኢላ ማይድዑ የሚያስፈልገውን ነገር ማየት የሚፈልገውን ነገር ማየት ከቻለ ኢላ ማይድዑ ላ ለኒካህ የሚያነሳሳውና የሚያስፈልገውን ነገር ማለት ነው ሌላ አይደለም ለኒካህ የሚቀሰቅሰው ነገር ሴት አቋም ምን የሆነ ነገር ሊሆን ይችላል አይደል እነዚህን ማለት ነው ፊቷን ንቃቢ ስምትሆን ማለት ነው ልክ ለምን ያስፈልጋል ለምን ያስፈልጋል ለኒካህ ያስፈልጋል አይደል ለኒካህ ያስፈልጋል ለኒካህ ጋር ተያያዥነት አለው መልክና ያለ ምክንያቱም አቂባው ያምራል ደስ ሳይለው ዝም ብሎ በድንገት ካገባ ኋላ ላይ አለመቁ የመሰላሸት ሊመጣ ይችላል። በትኩረት መታየት ሊመጣ ይችላል ኋላ ላይ ተጓባን አይደል? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ይህ አጅነቢይን ማየት ክልክል የሆነ ነገር ሐላል የሆነው ምን ያክል አስፈላጊ ነገር እንደሆነ እዚህ ላይ ማየት ያለብን። ሀታ ራሱ አንድ ኒቃብ እዚህ ላይ እኔ አንድ የምነግራችሁ ነገር ምንድን ነው፣ ተያይቶ አንድ ሰው ቢተው እንኳ ምንም ልብ መሰባበር የለም። አዳ ምንም ችግር የለም። አንድ ሰው አንድን ሰው አይቶ ቢተው ይሄ ሰው ይችል ታስጠላለች ማለት አይደለም። በእሱ ሚዛን ላትሆን ትችላለች። የሰው ልጅ መልክ እንደ ተመልካች ነው ነው አይደል የሚባለው? ባለው ለሱ አልተመቸም ነው እንጂ የሚባለው በቃ እኔ ስለማላምር ነው አይባልም። ይሄ የግድ ነው። ሸሪዓ ተምሮናል፣ ሸሪዓ ነግሮናል። ኒቃብን እንኳ ገልጾ አንድ ሰው ፊቷን ያያል። በቃ ከተወው አልተመቸኝም ካል አልተመቸው ለሱ ስላልተመቸች እንዲችልች ለሌላ አልተመችም ማለት አይደለም። ይሄን እንደዚህ አይነት ውስጣችንን የሆነ ሞራል መሰባበር ምናምን ነገር እንዳይፈጠር አደራ። ሸሪዓ ነው አልሱና እስከሆነ ድረስ ለሁሉ ነገር ተገዥ መሆን አለ። ተባባን አይደል? إذا خطب أحدكم عندكم كخطب المرأة في اللج كاجي فإن استطاع كشالة أن ينظر منها እሷን ማየት ከፈለ ከቻለ ወይድዑህ ኢላ ኒካህያ ለጋብቻ የሚቀሰቅሰውና አስፈላጊ የሆነ ነገር ማየት ከፈለገ ፈለሰዋል ያድርገው ይመልከት ያትና ፍቃደኛ ከሆነ ይቀጥል፣ አለበለዚያ መተው ይችላል ማለት ነው። ፊትና እጅ ነው የሚታየው። ማየት አይፈቀድም። ፀጉር አላት የላትም ብሎ ከፈለገ በእህቱ ወይንም ደግሞ በሌላ ነው ማየት ያለበት እንጂ ማየት አይፈቀድም። ከዛ ውጭ ምንድን ነው የፈለጋቸው? ምንድን ነው በአሁኑ ሰዓት ጸጉሩ ራሱ እኮ አጫጭር እንትን እየሆነ እየተወደደ አጫጭር ጸጉር አልሐምዱሊላህ ነው። እሺ የሚያስፈልገው የሚያስፈልግ part ኖሮ ይሉ ነበር ነብዩ አለይሂ የሚያስፈልገው ወደ ኒካህ የሚጠራው ነገር እጅና ፊት ነው። ፊቷ ካማረ እጇ ስታሳይ ለስላሳና ጥሩ ከሆነ በቃ ለማለት ነው። ይሄንኛው ሌላ ሰውነትን ይመራል። ፊት ማለት ደግሞ የጀማል ሁሉ የውበት መነሻ ፊት ነው። መጀመሪያ ፊት ነው፣ የውበት ሁሉ መነሻ ፊት ነው። ፊት ላይ ከተስተካከለ እጅን ታያለ። እጅ ሰላም ከሆነ በቃ ከዛም በኋላ ያለው አላህ ያስተካክል። አይደል? አልገባችሁም? ፈሊፍዓል ያስ ረዋሁ አህመድ ወአቡ ዳውድ ወሪጃሉ ፊቅ አታማኞች ናቸው። ፈሐውል ሐኪም ሐኪም ሶሒህ አድርጎታል። ወለው ሻሂድ እንደ ትርሚዚ ለመምረጥ ማየክሲል ይፈቀዳል እ አይቻልም እንደዛ ያ ሱብሃንአላህ ይሄማ እኮ ሪዝን ሊሆንን ነው እንዳለ 300 400 ሰው ሁሉ ተመልክቶ መጨረሻ አንዷን ለመምረጥ ለዛ አይፈቀድም። አንድ ሰው የሆነ እከሌ ይሆናል ይሆናል ምናምን ከተባለ እና ስምምነት ከተፈጠረ ወይንም ደግሞ እሺ ፈቃደኝነት ሊኖር ይችላል ከተባለ ያን ነገር ሊያይ ይችላል። የአይቶ መምረጥ ማለት ነው። መጀመሪያ ተስማምቶ ነው የሚሰጠው። ወይንም ደግሞ አንድ እከሌ ሊሆን ይችላል የሚሉትን አካል መጡ እንጂ ለመምረጥ መመልከት ይሄ አራት መቶ አምስት መቶ ሰው ማለት ነው። رواه الحاكم وله شاهد عند الترمذي والنسائي عن المغيرة آه، وعند ابن ماجه وابن حبان من حديث محمد بن مسلمة تذكر عن صارج حريصي حريصي من فضلاء الصحابة وشهد المشاهد كلها إلا تبوك تبوك في الشان الزمة أسلم على يد مصعب بن عمير بالمدينة عن الإسلام اللي تقبله ومات سنة أربع هجرة وهو ابن سبعة وسبعين سبعة سبعة عمس يموت محمد بن مسلمة تقبل ولمسلم لمسلم عن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال النبي عليه الصلاه والسلام اندهال لرجل تزوج امراه عند سيتن لا قبا سو قال لرجل تزوج امراه عند سيتن لا قبا سو اندهال من قالوا نظرت اليها قالوا አይታሃታል ማለት አግብቶ አልደረሰም لمن اراد التزوج አይታሃታል ታሉ አነበርተ ኢላ ተመለከትክ ታሉ ቃለ ላ እራ አላየኋትም አላቸው። ማለት ኢዛሀብ ፈንዙር ኢላ ሂድና ተመልከታት ተመለከታ ታሉ እያት አሉት። ሂደህ ማየት አለብህ። ኋላ አቂባው ላይስተካከል አሁን ላይ ማንኛውን ነገር መወሰን ይችላል ሁሉ ነገር ካወቅ ራስን አሳምነ ተገባለ አለቀ። ከዛ በኋላ ይህ ካላ ያንተ ህይወት ትመራለህ። አለበለዚያ ረፍት አይልህ ነው ኢዝሃብ ፈንዱር ኢለይሃ ዋጅብ አይደለም ዋጅብ አይደለም አንዳንዱ እኔ በእይታ ላይ ጥገኛ አልሆንም ሊል ይችላል። እነሆ ማሻአላ ተባባ ሴት ልጅ ትችላለች፣ ወንድሜ? አዎ ትችላለች። እንደውም ጀሚላ የምትባለውን ነብዩ አለይሂ ሰላቱ ወሰላም እንዳሏት ሳቢትን በጣም ጠላችው። ያ ጀሚላ አሏት፣ አንቺ ጀሚላ ሊማዛ ማዛ ከሪህቲ አን ሳቢት ሳቢት ላይ ምን ነገር ነው የጠላሽበት አሏት። ተመለሽ ይሏል እንዴ ብላ والله ما كرهت ምንም የጠላሁት ነገር የለም ኢላ ጀማመ ግን ሳይው በጣም ያስፈልገኛል በጣም ግልጽ ናት ነው ለዚህ ነው እሷን ማየት መምረጥ አለ ኋላ ላይ እንትን ማለት ከእንትኑ ውበት ላይ ብዙ እንትን ነገር አልነገሩም የሆነ እንትን የምለው ነገር የለም ስለዚህ ሳይው ጥሩ አይደለም ማለት ነው ነቢዩን አለይሂ ሰላቱ እና ሴትም ማየት ትችላለች መምረጥ ትችላለች ማየት አለባት وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم መነሻ አይደለም ባይዘው ይህንን ነገር በጣም መጠንቀቅ ያለብን ነገር ውበት መነሻ አይደለም ከውበት በስተጀርባ በጣም ብዙ ነገሮች ተከትለው ይመጣሉ ሌላ ቦታ ነው ያስጠንቅቀው በጣም ጉሩራን እጅግ በጣም ይታለላሉ ለቅለቴ አቅልህ ሊነቅሴ አቅልህን አቅላቸው ቀላል ስለሆነ ትንሽ ነገር ካገኙ አለቀ ጣራ ነው የሚነቁ ስለዚህ እዚህ ላይ አንደኛ ጫና መደረግ የለበትም። አንድ አለቲ አለቲ ዋናው ቢኖር ሲደመር ጀማል ሲደመር እንትን ሀሰብ ሲደመር ሀብት ካለ ማሻ አላህ አራትም አንድ ላይ ይሰባሰባሉ። አንድ ሰው ይህማ እኮ ምን ሆነች ሆረ ላይ ነ ይህ ዱኒያ ደግሞ እንደዚህ አይነት እንደዚያ ሞላ ይኖራል። ወይ ሀብታም ቆንጆ ጥሩ ዘር ይኖራትና ዚና ይኖራል። ይሄ ነው ብዛት እንጂ አራቱም አንድ ሴት ላይ ማለት ለአለው በጣም ምን አላፍ ምን መላይን የሆነች ነገር ፐርሰንት ከተገኘ እንጂ እንደዛ አይነት አይገኝም። ሀብታም ቆንጆ ከሆነች መግሩር ትሆናለች ግን ማለት በጣም ደካማ ትሆናለች። እንደዛ አይነት ነገር ይፈጠራል። አንዱ ሲያጣ አንዱ አላህም እኮ እኛን ሲፈጥረን ብዙ ነገር የሆነ ነገር ያሳጣና የሆነ ነገር ይሰጠዋል ሰው የሆነ ነገር ሐሰብ ሐሰብ ምኑ ነው? የዘሯ ባለስልጣን ዘር ትሆናለች። የመሻይክ የተወሰነ ማለት ለሐስ የባለስልጣን ዘር ሆናን ይመስል ወይ ደግሞ የአሽራፍ ዘር የምን ምናምን እንጂ በዘር አንድ ለመሆን ላለመሆን ምናምን ነገር አለ ያን አይደለም ሐሰብ ማለት አይነ ሸረፍ ነው ለዘር ብሎ ማግባት ማለት የታቀ የሀብታም ቤተሰብ ሆና ነው ይመስል ትከበራለች የተከበረች ናት የሀብታም ቤተሰብ ከሆነች እሷ ጋር ሆኜ የምከበራለሁ ብሎ መግባት የለበትም የባለስልጣን ዘር ከሆነች የባለስልጣን የተማረ ሰው ልጅ ከሆነች በቃ ለሐሰቧ ብለህ ሳይሆን ለአለሁ ሊመክሯት ይችላል የመሻይክ ልጅ ብታገባ ማሻአላህ ለዘሩ አይደለም አሁን የምትገባው ሊመክሯት ይችላሉ። ከዛ ቤት የወጣ ሲሄድን ሰው ሊሆን ይችላል ብለህ ልትገባ ትችላለህ። ምንም አይደለም። ሀሰብ የሚለውን የምናየው ሀሰብ ክብርን ብቻ የሚያጎናጽፍ አካል ተመልክተን ማለት ነው። በምንም ነገር ነው። አባባናል መቻል አለመ አለመ እንትን ማወቅ አለባት መጀመሪያ። እንደዛ ከሆነች ነው ማግባት ያንማ የግድ አምናበት መሆን አለበት። እሺ ተማሪ ስታገባ የግድ ማወቅ አለባት። ማለት በአሁን ሰዓት የሚሸፍነው ምንም ነገር እንደሌለ ታውቃለች። ወይንም ደግሞ ገና ወደ ንግድ አልገባ ሊሆን ይችላል። ይህንን መጀመሪያ አውቃ መግባት አለባት። አልጠይቅም ብላ ማለት ነው። ያ ከሆነ ኒካሁ ክልክል ነው ማለት አይደል። አንድ ሰው መን ኢስተጣዐ ልባአተ አልባአተ ፈሊተዘወጅ ሸዛዝ እኮ ይሄ ያለው ያግባ አሉ። ይሄ የሌለው እንደሆነው ካገኘና እሺ ካለች እኔ አልጠይቅም ካለች ያግባ ችግር የለም። ካለውና ግን እንትን የሚል ከሆነ ይወጅብበታል ትእዛዝ ተባባና ይመጣላችሁ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ما يتلقى لا يخطب أحدكم عنداتشو انداي ملك لا يخطب أحدكم عنداتشو انداي على خطبة أخي ووندمو تشوني على يقبطو انداي የወንድሙን እጮኛ ማጨስ የለበትም እንዳይደረባሉ ነብዩ አለይሂ ሰላቱ ወሰላም ይሄ እሺ የተባባሉትን እሺ ተባብለው ተዋቸው የተቀመጡ እንትን ካሉ እንትን ማለት አይፈቀድም፣ ክልክል ነው። በሰው ህዝባ ላይ መግባት ማለት ነው። ተግባባን አይደል? አለኝም ካለች ያው ነው። አለኝ ካለች እሱኛ አለኝ እኔ በቃኝ አለኝ ካለች መመለስ ይወጅባል። ዋጅብ ነው። አንድ ወንድ ልጅ ሴት ልጅ አይቶ አይቶ ይተዋትና ለምን ተውካት ይባል የተውካት አይ እንደዛ መናገር የለበት አይ መናገር የለበት ለምንድን ነው የተውካት የተውኳት ይሄ ፓርቷ ስለማያምር ነው እንደዛ ማለት ነው በጣም ያስተላቀላል እንደዛ የሚል ካለ በጣም ይወርድ ይሄ ማለት ነው ማን ነው ምን እንቀራረባለን? የሚሸበለው ወለፋ አንድ ስለሆነ ሁሉም ጥቁር ነው። ሁሉም በአፍሮፓ ስታንዳርድ ወይንም በአረቦች ባሪያ ነው። ምንድን እንበላለን? አንዱ አፍንጫው ረዘም ሲል የሆነ ነገር ደግሞ ሌላው አቋሙ ያምራል። አንዱ አጭር ሲሆን አንዱ ረጅም፣ አንዱ ሸንቃጣ ሲሆን አንዱ የሆነ ነገር የሆነ ነገር ስናጣ የሆነ ነገር ክፉ ነው። የሚገርም መልኳ የምታስጠላ ብትሆን የሚገርም ዲን አላት። በቃ ቦታውን የሚሸጥ እሷን የማታይበት ማለት ነው። አፍንጫዋን የማያሳይ ዲን ይኖራታል። ሱና አለሁ ተኩኑ ሰለፊየተን ቀውያ በቃ እንደዚህ ልትሆን ትሄዳለች። ስንታች በጣም አንድ ነገር ሲያሳጣ የሆነ ነገር ይሰጣል ወይ ፋህም ይሰጣታል። የሚገርም ስለ ዲኑ እውቀት ከዚህኛው ከመራጭ ስፔሻል እዛሽ ጋር ገብተን መቃጠል ሊኖር ይችላል። ወላሂ አላህ ያስተካክለው ነው ከጀርባ ሱብሃንአላህ። እኔ አንድ በጣም የሚገርመኝ ነገር እኔ ብለዋል ሸኹ ምን አልዓጀብ ብችል እንደው ባውቅ ኖሮ አላውቅም እንጂ እናቴ ማህፀን ውስጥ እያለሁ ነበር ለትዳር ዱዓ አድርገዋል። በጣም ምክንያቱም ከአኼራ ጋር ጭምር የተያዘ እና አንድ ሌላውን መርጦ የተውበት ምክንያት እኔ እንደዚህ ነው ያምርም አቋሙ አያምርም ይችላል። ይሄን ለሰው መናገር ለማንም ላይ ይችላል። ደግሞ ለሌላ ሰው ልትመች ይህንን ብሉ በሴት በሴት ልጅ ላይ አዋጅ ማስተላለፍ ማለት አታምርም፣ እከሌ ትቷታልና ሞራሏን ማሾቅ፣ ሌሎችም እንዳይሄዱ ማድረግ ይህ የሚገርም በሰዎች ላይ ሌላ አዋጅ መልቀቅ እንደዚህ አይነት ነገር አይነሳም። ማን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ አቤት እሷም ከወደደች ነው በቃ ወደደች ማለት ከፈለገች አንደኛ እንዳለ አለ አሁን እሺ የሚባለው ነገር ቤተሰብ ጋር አድርሰ እሺ ተብሎ ከመራባ አበቃ አለወሰለም ብለው ተቀብለውት ኒካ ውስጥ ከሚደረግ ድረስ ተብሎ የሚቀመጥ አለ። ይሄ ነው ያለው ማለት ነው ያለው ተስማምተውና እነሱ ራሱ ጨርሰው ከሆነ ለማስኮብለል መደረግ የለበትም ነው። ላይ ያጋጣሚ ይሄንኛው ሰው መጀመሪያ አህድ የሚባል ነገር የለም። አልኪዳን የሚባል ነገር እኛ ጋር አይሰራም። አይሰራም። በሸሪዓት እስላሚያ የለም። ጭራሽ አዲስ ያመጡት ይችላል። ስንገናኝ ኋላ እንጋባለን። አሁን ላይ ዝም ብለን ልትል ፕሮሰሱ እየቀጠለ እየተለያየ ክልቁ ይችላል። ይህ ካለ መቁረጥ እዚህ አይነት ነገር እንዳትል ጠንካራ ሰው አለ በጣም ብዙ ብልሽት ይፈጠራል። ከተቻለ በማክሲመም ደረጃ ላይ ከደረስ ብዙ መሐረማት የምትሰራ አሁን ተመቸገር ነው የሚሻለው። ይታውን አድርገ አላህ ይረዳል። እየኩኑ ፉቀራ የሆነ አላህ አላህ ይረዳል። አለበለዚያ ተከንድር ላይ ሆነ ቃል ኪዳን ተገባብተ ከሶስት ዓመት በኋላ ልትጋባ አዩ ሀዳ ምንድን ነው ቤት ይመጣ ምን አይነት ኒካህ አስረ ሌላ ግንኙነት ውስጥ አልገባም ሰብር እናደርጋለን ኒካህ አድርገን ንቆይ ማሻአላህ ጥሩ ነው Şimdi kamesalar. Nada más. በመካከል ላይ process ሊቀጥል ይችላል። አመትም ሊያቆይ ይችላል። ቤተሰብ እየተጠየቀ ምን እያለ ምን እያለ ሊቆይ ይችላል። በአንድ ጊዜ በአንድ ወር በአንድ በአስራ አምስት ቀን አይጠናቀቅም ይሄ ነገር። ይሄ እንትን እንስሳ እየገዛን አይደለም። በጣም ትልቅ የሰው ልጅ ህይወት ነው የሚመሰረተው። ያ ማለት ብዙ ተጠይቆ ሽማግሌ ጋር ቤተሰብ ከእሷ ጋር በምን አይነት መልክ በምን ይደረግ እንዴት ይሄ ይሄ ብዙ ፕሮሰስ ሊደርስብ ይችላል። ያ አይደለም የተጠየቀው። ግን ሁለት አመት ሶስት አመት በቃ አሁን ማንም ጋር ጥያቄውን አናነሳውም። ዝም ብለን እንቆይና ኋላ እንደዚህ እናደርግ ሰብሬን ተስፋ ይኖራል ይሄ ሰው عينور هذا حق والله من ملامح الرب ما نشوش هنا هنا ثانية هينورك نكاح نكاح أرجو نكاح أرجو ممرك ሁለተኛው ይሽራቱ አይ ኒካህ ካደረጉ በኋላ ማለት ምን ለማድረግ ከዛ በኋላ ባል ነው እንደዛ የሚያደርግ እሺ ሀቢቢ እንደዛማ ካደረግክ በኋላ እንተያይና የሆነ ነገር ልወስን እችላለሁ። ይህ ጫወታ ነው። ሀዳከ ላዑ ቢል ሞላ ሞራል ላይ በጣም ጨዋታ ነው። በጣም በጣም አደጋ ነው። አይደረግም። ራሱ ምርመራው እኮ በፊት ነበር ብዙ የሚወጣ ነገር አለ ማለት እንደው ምን አይቱ የሆነ ነገር ስንመለከተው አንተ ኒካህ ካደረግክ በኋላ የሆነ ነገር ተፈጥሮ መለያየት ማለት አንድ ብዙ ጥፋት የሚፈጠር ነገር አለ በልጅቱ ሞራል ላይ በጣም ይፈጠራል። ወይ በሱ ላይ ወይ በሷ ላይ በሱ ላይ ብቻ በሷ ላይ ብቻ አይደለም በሱ ላይ የሆነ የሚፈጠር ነገር ሊኖር ይችላል። ከኒካ በፊት ነው ነገር ማለት ነው። ኢዛ ኸጠበ ተገባሽ ሰሃቢዩ በአጥር ላይ በአጥር ቀዳዳ እመለከት ነበር ብሏል። እሱ እንደዚህ ለማጨት ነው ነጭ ጥሩ ነው ታምራለች፣ የራሱ መንገድ ያ ማለት ነው። ከዛም በኋላ ደስ ካለው ነው እና ባይሆን አልወሰደኝ የሆነ መሆን አለበት። አንድ አለ የሆነ ቦታ ፕሮግራም ለመጠቅለሽ ለመጠቅለሽ ያደረግና ጊዜ ድረስ ይቀጥላል። ግን አንድ የእሷን የተለያየ የሆነ አላማ ካላትና አላማ እስከምደርስ እስከዛ ድረስ መስማማትና መቀመጥ አድርጎ ማለት ነው። አድርጎ ብሎ ማለት ነው። ሸርጡ ሸርጥ አይደለም፣ እንደ ኒካህ ሸርጥ አታድርጉ። የኒካህ ሸርጥ ሳይሆን የመግባባት ሸርጥ ነው። አለበለዚያ ኒካህ ይፈታል አይባልም። እንደዛ ቃል ተግባባን? وعن ابن عمر رضي الله تعالى عنهما كعبد الله ابن عمر قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام ይላሉ ምን አሉ لا يخطب أحدكم አንዳችሁ እንዳያጭ على خطبة أخي ወንድሙ እጮኛ ላይ ጣልቃ ገብቶ እንዳያጭ حتى يترك الخاطب አጭው ሰውዬ እስከሚተው ድረስ ቀብለው ከሱ በፊት እሱ ከመግባቱ በፊት ከሱ በፊት የነበረው እጩኛ እጨዋለሁ በቃ አቋርጫለሁ ሲል ብቻ አው የእዘነ ለሁ الخاطب ወይ ያጨው ሰውዬ በቃ ትቻለሁ ይሄው ለጠይቃል ወይንም እጫል ብሎ ፍቃድ እስከሚሰጠው ድረስ ጣልቃ ገብቶ ማጨት የለበትም። እየተስማሙን ከሆነ መግባት የለበትም። ተስማምቶ ከሆነ ማለት ነው። እሺ ብላ እሺ ብሎ ከሆነ መግባት የለበትም። እኔ የተሻልኩ ነኝ፣ እኔ እሻልሻለሁ፣ እሱም ትል ማለት ነው። እንደዛም አይሆን እና ወአንተል ሐዲሱ متفق عليه واللفظ للبخاري وعن سهل بن سعد الساعدي رضي الله تعالى عنهما قال جاءت امرأة إلى رسول الله صلى الله عليه وسلم فقالت ነብዩ አለይሂ ሰላቱ ወሰላም ጋር አንድ ሴት መጣችና እንዲህ አለቻቸው ያ ረሱላህ የአላህ መላእክተኛ ሆይ አለቻቸው ጅእቱ እርሶ ዘንድ መጣሁኝ አሃቡ ለከ ነፍሲ ራሴን አሳልፌ ልሰጥዎት ነው የመጣሁት አለቻቸው እንዳገቡኝ ፈልጌ ነው አለች ፈነበረ ኢላይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ተመለከቷት فقعد النبرة فيها وصوبه كف ذكى الرقائب أي نبرة أعلها وأسفلها كلا يوجد فقعد كف يد الرقائب ወሰወረ ቀጥ በትኩረት ተመለከቱ ነቢዩ አለይሂ ሰላቱ ወሰላም ተፈአደ ነበረ ፊሃ ከፍ አድርገው አዩት ከላይ እስከ ታች ተመለከቷት ማለት ነው ወሰወበሁ አሁን ፊት ለፊትም አዩት እና ወተአመለሃ በጣም አስተነተኑ አሰቡ ثم طأ رسول الله صلى الله عليه وسلم ከዛ ነብዩ አጎነበሱ አጎነበሱ ረእሰሁ ራሳቸውን አቀረቀሩ ጧጧ ማለት ጎንበስ ማለት ነው ራሳቸውን ዝቅ አደረጉ አጎነበሱ ፈለማ ረአት ልመርአቱ ሴትዮዋ ስትመለከት አነሁ ነቢዩ አለ ሰላቱ ወሰላም ለመቅብ ፊሃ ሸይአን በእሷ ላይ ምንም ውሳኔ ስላልሰጡና ስላላስተላለፉ ጀለሰት እዛው ቁጭ አለች። እሳቸውም እሽም እምቢም አላሉ፣ ዝም አሉ። አያት መጀመሪያ ፈሰአበ ፊያን ነዘረ ፊያ ወሰወረ ከፍዝቅ አድርገው ከላይ እስከታች ተመለከቷትና ራሳቸውን ሲያከረከሩ ምንም ውሳኔ ስላላስተላለፉ እዛው ተቀመጠ። ፈቃመ ረጁል ምን አሰሐቢ ከሰሐቦቹ አንዱ ተነሳና ፈቃል እንዳላቸው ያ ረሱላላህ የአላህ መላክተኛ ሆይ እለም ተኩን ለከ ቢያ በዚህ ሴት ሐጃ ፍላጎት ከሌለዎት ተዘውጅኒሃ ለእኔ ዳሩኝ አላቸው። ለእኔ ዳሩኝ አላቸው ማለት ሁኔ ከሁኔታቸው ከሳሽ ያነበበው ነገር አለና رسول قال فلقوات دارون يا رسول الله عليه قال فهل عندك من شيء يونا نقرأ الله مريم من الشتاعات نبي عليه الصلاة والسلام فقال لا أرى من المير لن يمال فقال لا والله يا رسول الله والله يا الله ملاك تنياهوي فقال لا والله يا رسول الله من من قريل لن يمال فقال إذا هذه والله من من قريل لن يمال ብሎ ሲያረጋግጥላቸው ፈቃለ ኢዛሀብ ኢላ አህሊክ እስኪ ወደ ቤተሰቦች ሂዳሉ እና እቤት የሆነ ነገር ካለ ፈንዙር ተመልከት አልተጅዱ ሸይአ የሆነ ነገር የምታገኝ ከሆነ ሂድና እስኪ ፈትሻሉ ፈዛሀበ ሄደ እቤት ሄደ ثم رجع ተመልሶ መጣ ፈቃል እንዲህ አለ ላ ወላሂ ወላሂ ማ ወጀድቱ ሸይአ ምንም ነገር አላገኘውም ማለት فقال رسول الله صلى الله عليه وسلم النبي عليه الصلاة والسلام عند عبد انظر أنا فلق ሂዳሉ ወለው ኻተመን ምን ሐዲድን የብረት ቀለበት እንኳን የምታገኝ ከሆነ የብር አይደለም ያሉት የብረት ቀለበት ስንት ነው የብረት ቀለበት ስንት ብር ነው ሁለት ብር እ ሶስት ብር እሱን እንኳን የምታገኝ ከሆነ አሉ ፈዛሀበ ሄደ ثم رجع ተመልሶ መጣ ሶስተኔ ይኖረዋል ማለት ثم رجع فقال لا والله يا رسول الله يا رسول الله والله ምንም ነገር የለም ولا ختم من حديد የብረት ቀለበት እንኳን የለም يا رسول الله አለች ولكن هذا إزاري ይህ ሽርጤ ብቻ ነው ያለኝ አለች هذا إزاري ويا صبار قال سهل ما له رداء ሳህል ጨምሯል እንዲብሎ ማርክ ውስጥ ያለ ይታያቸዋል ላይ ጭረትና ጭረት ይህ ማብራሪያ የተጨመረ ነው ቃለ ሳህሉን ሳህል እንዲህ ይላል ማለሁ ሪዳ ሐዲሱን የዘገበው ማለት ነው ኩታ እንኳን አልነበረው ምን ብቻ ነው ያለው ሀዛ ኢዛሪህ ሽርጥ ብቻ ነው ያለው አለች። ቃለ ሰሉም ማለሁ ሪዳ ኩታ እንኳ የሚደርበው ይሄ ሽርጥ ብቻ ነው። ፈላሀኒሱ ግማሹን ለሱ አለች። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ለመሽርጥ ምን ትሰራበታለህ አሉ። ግማሹን ብትወስድ እሷ ራስ ምን ግማሽ ሰውነቱን ሊራቁት ነው። አንድ ሽርጥ ነው እንዴት ይከፈላል? እሷ ብትሰራ አንተ ራቁትን ትሆናለህ። አንተ ብትለብስ እሷ ለእሷ የሰጣት ነገር የለም። ይዛረ ምን ትሰራበታለህ ኢለቢሰቱ እሷ ብትለብሰው ለሚኩን አለይሃ ምን ሸይ ኢለቢሰው አንተ ከለበስከው ለሚኩን አለይሃ ምን ሸይ እሷ ላይ ምንም ነገር የለም ወኢለቢ ወኢለቢሰቱ እሷ ብትለብሰው ደግሞ ለሚኩን አለይከ ምን ሸይ አንተ ላይ ምንም ነገር አይኖርም እዚህ ምን ምን ጥቅም አለ የመጀመሪያው ለቢሰሁ ነው የሁለተኛው ለቢሰቱ ተጓባን የኋለኛው ምንድን አልኳችሁ second person አድርጋችሁ ቁጥር إن لبسته አንተ ብትለብሰው إن لبسته ከሆነ ደግሞ እሷ ብትለብሰው third person አድርጋችሁ ማለት ነው። وإن لبسته እሷ ብትለብሰው ለሚኩን አለይከ ምን ሸይ አንተ ላይ ምንም ነገር አይኖርም። فجلس الرجل ሰውየው ቁጭ አለ። በቃ ምን ያህል የት ነው ሀታ ኢዛ ጧለ መጅሊሱ በጣም ረጅም ሰዓት ተቀመጠና قام ተነሳ فرأه رسول الله صلى الله عليه وسلم نبي واجد موليا جرباون سرطو فيه لازم فأمر بي عززون به اتروا تروا تروا فدعي له فتره فلما جاء في متى اندعال النبي عليه الصلاة والسلام قال ماذا معك من القرآن أنت قال القرآن آية حفظك ولا قال معي سورة كذا وسورة كذا عجل قدر يلون سورة እኔ ጋር እንደዛ አይነት ሱራ እንደዛ አይነት ሱራ እንደዛ አይነት ሱራ ሐፍዣለሁ አላቸው። ፈቃል ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ተቅረሁን አን ቀልቢክ ዝም ብለህ በቃል ታነበዋለህ አሉ። አን ቀልብ ማለት ያለ መመልከት ዊዳውት ነገር ማለት ነው። ያለ መመልከት አን ظهሪ ቀልቢ ባይዝ ይዘዋል ሸመድ ሸመደዋል ትቀራልኛለህ አሉ። ታነበዋለህ አሉ። ቃለ ነዓም አዎ እንዴታ አላቸው። ቃለ ኢዛ በልሂድ ፈቀድ መለክቱከሃ አስመልክሃለሁ ሰጥቻለሁ አሉ ቢማ ማዓከ ምን አልቁርአን አንተ ጋር ባለው ቁርአን ሰጥቻለሁ መህሯ ቁርአን ሊሆን አሉ ሐዲሱ ሙተፈቅ ዐለይህ واللفظ لمسلم وفي رواية بليلا زجبا له لسو لراسو لمسلم بليلا زجبا انطلق هيد اذهب على بوتا لا انطلق قالوا فقد زوجتكها عربيو ملكتكها سلالو زوجتكها የሚልም ቃል فعلمها استمرات من القرآن كقرآن استمرات السمعي هنا سال ايه سوي اني ابلو نقر الله يلا مهري اتا ولو خاتم من حديد اني ابلو الله ما لفارش ولكن ان يكونوا فقراء يغنيهم الله عبد الله بن مسعود يتشل آية يتملكته نقر متفصلون بدا ان يكونوا فقراء يغنيهم الله الله عبد انسان يشو ቢዝዋጅ ሪዝቅን ፈልጉት በጋብቻ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይመጣል ከያቅፋቸው እና መለክቱ ከማለት ይቻላል ዘውጅቱ ከማለት ይቻላል ማለት ነው። እንደበቀቡ ወልኢጃብ አባት ሲሰጥ መለክቱ ከቢንቲ ቢሃዛ ቢመህሪ ከዛ ወከዛ ብሎ መናገር ይችላል። ዘውጅቱ ከ ከቢንቲ ፉላና ቢንተ ፉላና ቢመህሪ ከዛ ወከዛ لمحمد او لسعيد او لكمال አለ ማለት ነው አቤት ኒካሐን መኡና ብለው የፈሰሩ አሉ እና ምን አለ መሰለ ከኋላም ነብዩ አለይሂ ሰላቱ ወሰለም ይመከሩናል መን ይስተጣ ሚንኩም ያለውና ይሄ ራሱ ይገናኛል ሶብር የሚያደርግ ከሆነ አንድ ሰው ትግስት የሚያደርግ ከሆነ መቋቋም የሚችል ከሆነ መሐረማት ላይ የማይወድቅ ከሆነ የሆነ ነገር እስከሚያገኝ ድረስ ሶብር ማድረጉ ሀገና እንደዛ ነው መሆን ያለበት። ወላኪን ድሃ ሁኜ ባገባ በጣም እበለጠ ድህነት ውስጥ እገባለሁ የሚል ከሆነ ይሄ ነገር ደግሟል፣ ይገድበዋል። ማለት ኒካህ ካስፈለገው ይሄን ሰውዬ ነብዩ እንዲህ ሊገሩት የቻሉት ምን ስለሆነ ነው ሰውዬው ፍላጎቱን አያቸው ምን ያክል ፍላጎት እንደነበረውና እንዴት እንደተሯሯጠ አያችሁ። አስቡት እንዴት እንደተሯሯጠ እቤቱ ደርሶ እየመጣ ወላሂ ምንም የለም አሁንም ይሄ ወላሂ አሁንም የለም በቃ አይ ተቀመጠ ለረጅም ሰዓት ተነስቶ ሲሄድ በጣም ቅር ብሎታል ማለት ነው ይህን ጊዜ የኒካህ ፍላጎት ካለው ለአለው ዝሙት ላይ እንዳይወድቅ አላህ ይሰጠዋል። እየኮኑ ፉቀራ ይሁንህም አላህ ያለው አያ በዚህ ሶብር የሚያደርግ ከሆነና ጽናት የሚኖረው አላማ ካለው አላማው እስከሚደርስ ድረስ ደግሞ መቆጠብ ይገባል። ወፊ ሪዋየት ለልቡኻሪ ለቡኻሪ በሌላ ዘገባ አምከናካ الله الله ሁለቱም يقولوا لك ለፍስ ይቻላል። ملكتك መለክቱካ አምከናካ አምከናካ ማለት ምን ማለት ነው? አንካህቱከ ማለት ይቻላል። እነዚህ ቃላቶች የወረዱት ሁሉ ለኒካህ እንጠቀማቸዋለን ማለት ነው። አምከናካ አመቻቸንልሃል ሁኔታውን ሰጥተናል ማለት ነው። ኢማ አማአከ ቁርአን አንተ ዘንድ ባለው የቁርአን አያ እሱን አንቀራትና መዕር ይሆናታል። ከዛም በኋላ ሐላል ይሆን ይችላል እሺ ብሎ ይዞ ወደ ማስቀራቱን ቁርአኑንም ኪታቡንም ሰመን ያለው ነገር ዋጋ ያለው ነገር ይቻላል ምን ነው? አው አማራጭ ያጣል። ولكن አማራጭ ስላጣም ብቻ አይደለም። አሁን ምንም ነገር ስለላ አታ ሌላ ምን ተቃው ነገር እኮ ይኖራል። ሌላም ብዙ ነገር መስጠት ይችላል። አማራጭ ስላጣ ብቻ አይደለም። ግን step ኡን ቢጠብቅ መጀመሪያ ኒካህ በሚደረግበት ሰዓት የሰው ልጅ የሚፈልገው ዛት የተያያዘው ከምን ጋር ነው? ከምን ጋር ነው የሚያዘው? ከዱንያ ጋር ነው፣ ከብር ጋር ነው የሚያዘው። በብር ቢያድግ በጣም ማሻአላ ለውም አይሰር ይሁን ነው አይደል ያሉት። በረካ ያለው ኒካህ መህሩ አይሰርና በጣም ቀላል የሆነው ላይ ነው ብለዋል ነብዩ አለይሂ ሰላም። ዋናው አፍሉ ጀዋዙ ነው የምናገኘው ከዚህ አፍሉ ጀዋዙ መገኘት የምንመለከት ከዛም በኋላ እክትያር ይገባል ችግር የለም። ሌላ ዋብህና ግልጽ የሆነ ሌላ ነው። Aguanta. ምን አንድ ምን ተብለውና እንኳን እንትን ብሏል እ ተብለውና ኢኽዋን አጥቋትን ማስከዳት ይቻላል። ወላሂ ነው ምንም ምንም እንትን አይደለም። አራት ታቁ እንደ ሀዳ ሸሪዓ ይሻላል። እንደ ተብሊግ ልታገባ ምን ውስጥ ልትገባ ነው? የምትገባበትን እኮ ነው ማየት ያለባችሁ። ሱብሃንአላህ ሀዳ ሱና ሱና እኮ ነው አትታቁ ቅራ ቅራት ሀዳ ሱና ሱና እኮ ነው የምትገባበትን ቦታ ነው ማየት ያለባችሁ። አቂዳ ጋር ብልሽት ውስጥ ልትገባ ነው። አራም ነገር ልትሰራ አይደለም የምትገባው። አቂዳ እስከ መበላሸት፣ እስከ መዝቀጥ፣ አቂዳው እስከ መንኮታኮት ድረስ ነው የምትወርደው። እንዳታገባ መምከር ራሱ አለብህ። አሻ እንደዚህ አይነት መናሃጁ የተስተካከለ አይደለም ብለህ ወላሂ የጂቡ አለይከ ነፍራ መንከር የግድ ነው ይመስላል። እንደዚህ አድርገህ አትካት መንከር ወላሂ ብዙ ጊዜ ስንቀራ ይጣጥ ነው እንደዛ አይደለም። ይሄ ነው ወላሂ በጣም በጣም ተጠንቀቁ የምታገባ ከሆነ ምከሯት እንዳታገባ። ወላሂ በጣም አደጋ ነው። አቂዳዋ ላይ ነው ብልሽት የሚፈጠረው። በጣም አደጋ ውስጥ ልትገባ ነው። በጣም ምከሩ። ولأبي داود عن أبي هريرة رضي الله تعالى عنه قال ما تحفظ قال سورة البقرة ما تحفظ من تحفظ الله من أنت قال من يحفظ قال لا قال آه سورة البقرة سورة البقرة حفظ الله عليه والتي تليها كشايف آل عمران قال تقم بل فعلمها عشرين آية آية تقصن أقرأت በአይ ሲደል እውቀት ቁርአን የሚባል ነገር ተቀራ ከዛም በኋላ በቃ ይካል ሆናል ማለት ነው ተባባል የወንድሙን ሲባል እኮ በቃ የወንድሙን ማስከዳት የለበትም፣ የወንድሙን እንትን ማለት የለበትም። አንተ ባታገባም ትመክራታለህ ማለት ነው። ሰውየው የሚመለስ ነገር ከሆነ አንድ ነገር ደግሞ ገብስ አስተካክላለሁ አትበሉ። ሴትንም ሆነ ወንድ ቀጥለ serious ነው ኢንሻአላህ እኔ ከገባው በኋላ አስተካክላለሁ አትበሉ። ነብዩ عليه الصلاة والسلام ገብተህ አስተካከል ሳይሆን የተባለው ያሉት ምንድን ነው አሉት بذات الدين ዲኒ አላህን ያላትን ማለት ተስተካክላለች በቃ አንተ ጋር ከመጣች በኋላ ለአለው ተቀሪቡ ታሸንፋለህ በተለያየ ነገር ወይ ሀብታም ትሆናለህ ወይ ካንተ በላይ የተወሰነ እውቀት ይኖራታል ወይ ካንተ በላይ የሀብታም ዘር ትሆናለህ ወይ ካንተ በላይ የሆነች ነገር ትሆናለህ ተጽዕኖ ታሳድርባለች ትብርብር አድርጋ ነው ታች አንቆታፍታ ምትይ እዛ ደግሞ ሁልጊዜ ወንድ ልጅ الرجال قوامون على النساء። ናም ሀዛ ህግ ህጉ አርጃሉ ቀዋሙን አለ ኒሳ ነው። ወላኪን አንሳኡ ቀዋም ይሆናል። በተገላቢጦሽ ብዙ ጊዜ እንደዚህ ያ ነገር ሊመጣብህ ይችላል። ተጠንቅቀህ ነው መግባት ያለብህ። ሀታ የወንድምህን አታስገዳይ፣ ወንድምህን እንደዚህ አትበል ማለት ለአለሁ ይሄ ልጅ እንትን የማይላትና የሆነ ነገር ውስጥ የማይገባ የሚስተካከል መናሃትን እሷ መናሃት መጠየቅ አለበት። አንተም መጠየቅ አለብህ። መጀመሪያ አንድ ሴት ልጅ ብትጠይቀ ሰውየው ይሄ እከሌ ማለት ተብሌ ነው፣ እከሌ እኳንጌ ነው፣ እከሌ እንደዚህ ነው ብለህ መናገር والله አሜት አይደለም። ተቀሊል አሚት አይደለም። አንድ ሐቅን በሰው ልጅ ላይ ያለለው personal ችግር አትናገር። ያለበት የጸባይ እንትን ካለ ለኒካህ የሚያስፈልጉትን ነገራቶች ተናገር። ይህ እንደዚህ ነው። እንደ ጓደኛም ስንጠይቅ ለምሳሌ እከሌ የሚባል እኔ ጠይቀው ነበረ እንዴት ታየዋለህ? እሱና ላይ እንዴት ነው ተብለህ ከተጠየቅ ቁልጭ አድርገህ ራሷን ወሰን ተናገር። እሷም እንድታገባው እሱን አትቆልል፣ ወይም ደግሞ እሷም እንድትተው እሱን አታጥላላት። በቃ ለአላህ አንተ የተጠየቀውን ጥያቄ በፖይንት ተናገረና እሷ መዝና ከፈለገች ውሰድ፣ ካልፈለገች ስጠው። አንተ የተጠየቀውን ብቻ። አለበለዚያ ሐሜት ውስጥ ይገባል። የጥላቻ አካሄድ ከሆነ እከሌ እንደዚህ ነው እከሌ እንደዚህ ነው ስንል የጥላቻ አመለካከት ከሆነ አደጋ ውስጥ እንገባለን። ለዲኑ ሳይሆን ሌላ የፐርሰናል ችግር ነው ያለበት። ለዲኑ ከሆነ ነው አላህ የሚረዳን። ለዲን ካልሆነ የጥላቻ ነገር ከሆነ ግን አላህ እኛን ነው ሰላም አደጋ ተጋብተናል እና ዘውጅቱካ መከነካ እምከነካ እነዚህ ሁሉ ለስሞች አሉ ማለት ነው ዋን አሚር እብን አብድላህ وعن عامر ابن عبد الله ابن عامر ابن عبد الله بن الزبير بن العوام على سجي القرشي المدني تابعي سمع أباه وغيره ثقة عارف مات سنة 24 ابن الزبير عن أبيه أن رسول الله صلى الله عليه وسلم قال النبي عليه الصلاة والسلام بلوال أعلنوا النكاح نكاحا ግልጽ አድርጉ ኒካህን አደባባይ ላይ አውጁ ኒካህን ጉልህ አድርጉት ብለዋል ነብዩ አለይሂ ሰላቱ ወሰላም በማንኛውም ማስ ሚዲያ ማስተላለፍ በተቻለው ሚስት እንዳገባ መናገር ማለት ነው በተቻለው መሐረማት የሆነ ነገር እንዳይሆን ብቻ ኤላን ይደረጋል። ሰርግ ነው አንዱ ዋናው ኢዕላን ማለት ነው። ኢዕላን ራሱን ተመካከል ላይ ሰውየው ሻሂድ ምናምን አያስፈልግም። ወልዩ ለባል ሰጥቻለሁ ካለ የሁሉ ሻሂድ ካለ ችግር መካከል ሻሂድ ራሱ እና ኤላን ደግሞ መደረግ አለበት። ለምን ሰዎችን ምን ውስጥ መክተት የለብንም ሹባ ውስጥ መክተት የለብንም። በተለይ እኮ ከሴት ጋር አየሁት እንዳይባል በቃ ካገባ ሀታ ራሱ ሴት ጋር ሲሄድ ካየው ማግባቱን ያልሰማ ሰው ካለ አሰላሙ አለይኩም እንደነ ሰላም ነን ምን ግምት ይችላል። አንተ ብቻ አግብቼ ነው ሚስቴ ናት شو يراح عندي وين دنا هنا نعيش عندي ما ناني كان إعلان مدرش يجوا علينا يجوا ها تعبت Thank you. وعن أبي بردة آه، بن أبي موسى عن أبيه قال قال رسول الله صلى الله عليه وسلم ما متى ستجمر النبي الله قال إن شاء الله Thank you.